የኔ ነው እንዴት ተራው ተረኛ ማን ነው? የኔ ነው ተራው ሰቁላ እኔ አልሰማሁትም። ይሄኛውን interview አልሰማሁትም። አሁን ለምሳሌ ላችሁ ብዙዎቻችሁ ዝም ብዬ ከመጣው ጅሰማ የአክሰስን ነገር ባይ የ rebellion አይነት ነገር ይታያል። ትግራይ ካሁን በኋላ አንድ አትሆን የሚል ነገር አለ። ኦባማ ሰማ ነው ኦኬ ሩማችን እንትን አለው ብዙ ኮምፕሌን እያቀረበ ነበር አክሰስ በዛ ምክንያት ዜ ትግራይ ላይ መደብደቧ ለህግ ማስከበር ነው የሚል አቋም አለት ልጠይቅ ነው አንበብዳለ አይ ስትል ሰምዛል ግን የዛ ማየት እስኪ ስለሱ አስረዳል አንተ እንደዛ ከሚሉት ሰዎች አንዱ ነ ትግራይ ላይ ቦምብ መደብደብ ህግ ማስከበር ነው የሚላ ክሊር አድርገው አሁን እኔ የማስበውን ነው የምነግርሽ። እኔ እኔ የማስበው በመጀመሪያ ደረጃ ሱሴ እኔ ትግራይ ውስጥ የተደረገው ነገር ምንድን ነው ብቲ ህግ ማስከበር ነው ብቲ ነው አይደለም። ትግራይ ውስጥ የተደረገው ጦርነት ምንድን ነው? consolidating power ይባላል። ገባሽ አባላይ? consolidating power ምን ማለት መሰለሽ? ብዙ ጊዜ አሁን ህግ ማስከበር ቢሆን ኖሮ ኦሮሚያ ወለጋ ውስጥም ህግ ይከበር ነበር። ድሮኑ ወደ ወደ ወለጋ መሄድ ነበረበት፣ ወደ ቤንሻንጉል መሄድ ነበረበት። እኔ አሁን የማየምን መ simply ይሄ ጦርነት የተካሄደው ምንድን ህግ ማስከበር ምና እዛ እንትን ውስጥ አልገባም። አብይ አቶሪቲውን አቶሪቲው ማለት ነው power ኡን ሊገዳደ TPLF ኦች ናቸው። TPLF ኦችም እንደሌላው ክልል surrender አናደርግም ስላሉ ደሴም ወይ እሱ ደግሞ መሆን የሚፈልገው ዲሞክራቲክ ሳይሆን TPLF ኦችን replace ማድረግ ነው የሚፈልጉት። አሁን OPDO ultimate goal ኡ ምንድን ነው? ኢትዮጵያን እኩል አድርጎ መምራት አይደለም። እኔ mic ላሉት አይ ነው እሱስ የኔ mic okay ያ አይደለም ጥያቄው because ጥያቄው በመጀመሪያ በአጠቃላይ ይሄ ለውጡ እንዳለ ስናየው ለውጡ uh, እኔ uh, ትላንትና TPLF ላይ uh, የምናያቸው ነገሮች TPLF ን ስንቃወማቸው ዛሬ በሌላው ሲደረጉ ዝም ማለት እኔ I don't ነው ብያ ግን አንድ ነገር ልንገር ሱሴ፣ ኢትዮጵያ ውስጥ ቲፔሌፍ ከመጣ ጀምሮ ከህገ መንግስቱ ውጭ የተጎዱ ሰዎች አሉ። ገብቶሻል clearly የኢትዮጵያ ፖለቲካ fair በሆነ መልኩ አይደለም የሆነው። አሁን ለምሳሌ የወልቃይትና የራያን ጉዳይ ብታዩ ጥያቄ የሚያጭር ነገር እያነሳት ነው ኢትዮጵያ ውስጥ በድሮን እና በቦምብ የተደበደበ አለ። ቆል ነግርሽ እኮ ነው። እሱ እኮ እሱ ከመምጣቴ በፊት አሁን ምንድን ነው የምልሽ clear ያደረኩ የእኔን ሀሳብ ነው የምነግርሽ። generally ሳስበው generally ሳስበው እኔ ኢትዮጵያ ውስጥ እየተደረገ ያለው ነገር ኢትዮጵያ ውስጥማ fair ነው የምትዩ ነገር እኮ አሁን ትላንትና በ TPLF ጊዜ unfair የሆኑ የተደረጉ ነገሮች አሉ። ለመሰለሽ ብዙ ጊዜ ማንስማማበት ላይ ነው ማንስማማበት ላይ አሁን ይኸውልህ አርባ ሺህ ኦሮሞ ክልል ሰላሳ ሺህ አማራ ክልል ታስሯል። TPLF ኢህአዴግ የሚባለው ድርጅት አንድ ዲሞክራት ነበረ፣ ችግሮች አሉ ምናምን። አሁን ወቅታዊ ነገር የትግራይ ህዝብ ራሱ በላይ ተሰዷል። በቦምብ በድሮን እየተደበደበ ነው። ያንን በኢህአዴግ ጊዜ የነበረውን የፖለቲካ መድረክ ከዚህ ጋር compare ለማድረግ የሚያስችል ምንም ነገር የለም። ምንም ነገር የለም። ያሰሩ ነው ነው ነው አይደለም። compare አታርጋ compare አታርግ compare ለማድረግ ሳይሆን compare ለማድረግ compare የማይገናኝ ነገር ኮምፒውተር እያደረክ ያለኸው ቡዱ ስለዚህ እኔ ጠየቁ ah, ትግራይ ላይ እየተደረገ ነው ነው ትግራይ ላይ እየተደረገ ያለው ነገር መጀመሪያ አመጣጠን ትክክል ነው። power ኡን ለማሳየት እነሱ እጅ አልሰጥም ስላሉ ነው አልክ። እኔ ወደ ያንን በሚመለከት ለመወያየት መወያየት የምንችለው እንጂ ስለ ያኛው ኢህአዴግ አምጥተህ TPLF ኢህአዴግ የሚያራው ከነበረው ጋር ይሄኛውን ኮምፒውተር ለማድረግ የጫማና የኮፍያ ያህል ርቀት አለው። የኮፍያና የጫማ ያህል ርቀት አለው። ሱዳን በስልሳ ሺህ የተሰደደ የለም፣ ተለይቶ የታረደ ህዝብ የለም። በዛ ሰዓት የምናያቸው ነገሮች ሁሉ አልተፈጸሙም። ሁሉ ይሄ አያስኬድም። እኔ ማውራት የምትፈልገው ነገር ተለይቶ ተለይቶ የታረደ ህዝብ የተጎዳ ህዝብ አለ። አሁን ለምሳሌ አማራ ህዝብ አማራ ህዝብ ጦርነትን በክልል አልተነሳም። በክልል ኦነግ አለ ተብሎ ኦሮሚያ አዋጅ ህግ ለማስከበር ነው ተብሎ በድሮን አልተደበደበም፣ አልታረደም። ኮምፒውተር ልታደርገው የፈለግከው ነገር አይገናኝም። ሳራሩም የምሰማውን ወይም ደግሞ ሎሬቱንም የምሰማውን ገብተን ደግሞ አትችልም። ማውራት የምንችል ከሆነ መጀመሪያ እናወግዛለን። ኢትዮጵያ ውስጥ አሁን እየተደረገ ያለው ነገር አግባብ አይደለም። compare ለማድረግ የሚያስፈልገው የሚፈልጉ ሰዎች ይሄኛውን ለማሳነስ ስለሚፈልጉ ነው። ትግራይ ላይ እየተደረገ ያለውን በደል ለማሳነስ ሲፈልጉ በ TPLF ኢህአዴግ ጊዜ እኮ ይሄ ተደርጓል። አያስኬድም። የትግራይ ህዝብ እየተመታ ያለው ስለ TPLF አይደለም። እውነት እንነጋገር ከተባለ ጉዱ አንተም ታውቃለህ። በቦምብ እየተወቀጠ ያለው በድሮን እየተደበደበ ያለው TPLF ስለተፈለገ አለ። የትግራይ ህዝብን ማንበርከክ ነው፣ ቂም ስለተያያዘ ነው። መቀጠል እችላለሁ፣ ግን ማያስኬድ ነገር ላይ ብዙ ባትሄድ፣ እኔ እንኳን ብተውቅ room ውስጥ ያለው ሰው በዚህ ደረጃ የሚደራደር አይደለም። ኃይሉ የጦርነት ነው። ቤተሰቦቹ ነው ከጎኑ እያጣ ያለው። ዛሬ የትግራይ ህዝብ እንደ እንስሳ መንገድ፣ መብራት፣ ኢንተርኔት ሁሉ ነገር ተጠፍቶ ኢሳያስ ተጠርቶ የአካባቢ ጎረቤቶች ሁሉ እየተደበደበ ነው ያሉ። በኢህአዴግ TPLF ዘመን ያ ተደርጓል ብለህ ለኔ ልትነግረኝ አትችልም። አልተደረገም። ያሰሩና የገረፉት እነደመቀና ደመቀና እነ አብይ እዛ ተቀምጠው እነ ደብረ ጽዮን የሚሳደዱበት መንገድ የለም። አስመልክተ ደግሞ የትግራይ ዞን ማጥፋት ነው። ስለዚህ ቡድ የማያስኬድ ነገር አትጀምረው። ይሄንን ይሄንን ሀሳብ የሚቀበሉ ርቦች ሊኖሩ ይችላል። የዚህ ርብ የመጀመሪያው መመዘኛው የትግራይ ጦርነት ማውገዝ ነው። እኔ አሁን የኔ ምልሽ ለምሳሌ አንድ አንድ ነገር ነገር አለ። ይሄ ጦርነት ማስከበር ነው። እኔ ደግሞ የማስበው ምንድን ነው ህግ ማስከበር ሳይሆን consolidate እያደረገ ነው power ኡን authority ውን እሱ የሚፈልገውን የራሱ የሆነ አለ። እሱ ምንድን ነው simply እሱ ትላንትና የነበረው ሁሉን ነገር በእጁ ማድረግ ነው የሚፈልገው ሰውየው ስለዚህ አሁን ያ የተደረገው ነገር ህግ ማስከበር ህግ ማስከበር እኮ ማለት መሰለሽ ህግ ማስከበር አሁን ኦሮሚያ ክልል ውስጥ መደረግ ነበር አብሶሉትሊ ራይት ዳትስ ወር አይ ዋዝ ትራይንግ ቱ ቴል ዩ ህግ ማስከበር ሳይሆን በእኔ አመለካከት ይሄ ጦርነት ምንድን ነው power ኡን እንደ ሌሎቹ ክልል የትግራይ ክልል ለአብይ የተገዛ አልነበረም ስለዚህ ለአብይ መገዛት ስላለበት አብይ ምንድነው ማድረግ power ኡን control ማድረግ ስላለበት በኤኒሚስ ነሰሰሪ ያንን ነገር አድርጓል ነው ጥያቄው እሱ ነው ምልሽ። እኔ ምልሽ ያለው ምንድነው በመጀመሪያ ደረጃ ኢትዮጵያ የምትባለው ነገር fair በሆነ አገዛዝ አይደለም የተገዛቸው። አሁን እኮ ብዙዎቻችን ሆን ነው ምን መሰለሽ፣ እኔ naive አይደለሁም። እኔ እኔ naive ሳልሆን ምን መሰለሽ፣ የአብይን አስተሳሰብ አውቃለሁ። ዛሬ ኢትዮጵያ ውስጥ የተደረገውን ነገር ስናይ ምንድነው አዛ ኦፖዚሽን ራሱ ትላንት TPLF ላይ የምንቃወማቸውን ነገሮች ሁሉ ዛሬ በሌላ ዘር እያየ ነው ignore የምናደርግ ተቃዋሚዎች ነው ያለ ነው። አምናድ ፓርት ኦፍ ዳት ልልሽ ፈልጌ ነው። ብዙ ነገሮች አንድ ነገር ልንገርሽ፣ እኔ በፈለግ የትኛውም ክልል ህዝብ በማን በዚህ መልኩ እንዲጠቃ አስፈላጊነት የለውም። ምንም ጥርጥር የለውም። እኔ እኔ አሁን የትግራይ መሰደድ የትግራይ እንደዚህ አሁን ማይካድራ ላይ የተደረገው ጭካን ያለ ግድያ አለ። ያንን አይደለም የምትይው። ግን ይሄንን ነገር ብዙ ጊዜ አሁን እኛ ፖለቲካ ስናወራ ምንድን ነው side ይዘን ነው የምንሄደው ትልቁ ችግር ያ ነው። አሁን የኔ ሎያልቲ ሎያልቲያችን ግን ለኢትዮጵያ ሀገራችን ከሆነ fair የሆነ ነገር እንናገራለን ማለት ነው። ያን ጊዜ ምን ይሆናል መስለሽ የትግራይን ቁስል ቁስላችን ነው፣ የአማራን ቁስል ቁስላችን ነው፣ የሁሉም ቁስል ይሆናል። ግን side ይዘን ከሆነ የምንናገረው loyalty ያችን የሚያርፈው በዘራችን ከሆነ በ political party ከሆነ ይከብዳል መነጋገር ነው። መነጋገር ይከብዳል። ስለዚህ fair የሆነ analysis መስጠት ካለብን ምንድን ነው የምንለው? ከቲፒልፍ ተነስተን ስንመጣ በቲፒልፍ ጊዜ የተደረገው ነገር መጥፎ ስለሆነ ነበር የታገል ነው። ወደር ግን አሁን ቲፒልፍ ከሄደ በኋላ የመጣው ፓርቲ ከቲፒልፍ የተሻለ ነው ነው ጥያቄ መሆን ያለበት። ገባሽ? እሱ ነው ጥያቄ መሆን ያለበት። ስለዚህ fair የሆነ ነገር ለማድረግ ምንድነው ማድረግ ያለብን ሁል ጊዜ የተሻለ ነገር ለማምጣት ነው የሰው ልጅ የሚታገለው። የሞተውም የተገረፈውም ያም ነው። ግን አሁን ደግሞ እኛ ስን እኔ ሳይ በእኔ አመለካከት ነው ምልሽ ትላንትና ከኔ ጋር TPLF የተቃውሞ የነበሩ ሰዎች ዛሬ ኢትዮጵያ ውስጥ የሚደረጉትን ኢንጀስቶች ሁሉ ignore አድርገዋቸው ሊሆን ይችላል። ዛሬ በትግራይ ውስጥ የሚደረገውን ይህንን ጦርነት የህግ ማስከበር ነው ሊሉ ይችላሉ። ህግ ማስከበር እኔ ትግራይ ላይ ብቻ አይመስለኝም። አሁን እኮ as we speak በወለጋ ሰዎች እየታረዱ ነው። በመተከል ሰዎች የታረዱ ነው። እኔ ድሮን ወደዛ ሲሄድ አላየውም። በድሮን ሲደበደብ እንዝክ አላየውም። ያ fair ነው? ለእኔ fair አይደለም። ህግ ማስከበር ማለት እየተመረጠ አይደለም። አገር ውስጥ ሁሉ የሚደረጉት ነገሮች ህግ ማስከበር አለባቸው። having said that ግን ምንድን ነው የምንለው? ትላንትና ግን አይደለም እንደዛ መሆን አይደለም። ሁለቱም እዛ ለምን አልሄደም ሳይሆን ጥያቄ መሆን የለበት እዚህ ለምን ይደረጋል ነው። ያንንም ትክክል አይደለም ብሎ እንትን ማለት ነው እንጂ እዛ ለምን አልተደረገም እዚህ ለምን ተደረገ በሚል እሳቤ ብቻ መሆን አለበት አይመስለኝም። በዛ መልኩ ተቆጣ እኔ እኮ እሳቤው እኮ ማባባል እየነገርኩ ያሉት እኮ ምንድን ነው ህግ ማስከበር የሚለው ነገር ለእኔ ውስጥ resonate አያደርግም ነው ለእኔ አይገባህግ አይደለም አንተ የምትፈልገው እኮ ገብቶኛል ያንተም እኮ የምትፈልገው ምን ለማለት ነው አንተ የምትፈልገው ሁሉ የውስጥ ነገር ኦነግ መመታት አለበት ነው የምትለው ኦነግ መመታት አለበት ህግ ለምን አይከበርም ስትል ኦሮሞ PP ኦሮሚያ PP ይጥፋ አይደለም እያልክ ያለከው ኦነግ መመታት አለበት። አይ ነው ምን እንደምታወራው ኖ ኖ ኖ ኖ እኔ ደግሞ ኦሮሚያ ፒፒና ኦሮሚያ ፒፒና ኦነግ ልዩነት የላቸውም። ኖ How do you tell me what I ነው ስለሰማሁት ነው። ከዚህ እኮ እኔ እኔ ሁሌ ማውራው አንድ ነው። እኔን እንደምትሰማኝ ሁሌ እኔ ሁሌ አንድ አይነት ነው። እኔ እንደምትሰማኝ ሁሉ እኔ ሁሌ አንድ አይነት ነው። ወደ ኦሮሞ የበላይነት ሄደ ብለ በትክክል ጦርነቱ በፊት ዳስ ኤግዛክትሊ ወር አይ አም ስታንዲንግ ራይት ነው። እያወራክ ያለከው በደንብ እኮ ነው የምትግባባው። አሁን እያወራክ ያለከው የትግራዩ ትክክል ባይሆን አይደለም ባልልህ፣ ይሄ ነገር ግን መዞር አለበት ሽፍት ያድርግና ኦሮሚያ ክልል ይግባ ነው እኮ የምትለው instead of አብይ መደመርን ይዞ የመጣ ኢትዮጵያ ያጭበረበረ ፖለቲከኛ ነው ሁሉንም ወደ መድረክ አምጥቶ ማነጋገር ሲያስፈልገው በቦምብ መደብደብ በድሮን መደብደብ አያስፈልገውም ብለህ አብይን ከመውቀስ ካረጋ አይቀር ለምን እዛ እኮ ነው እኔ በመጀመሪያ እኔ ያልኩሽ ችግሩ ምንድን ነው? እናንተ አሁን already perception ኑ የእናንተ perception ፉዱ እንደዚህ ነዋሽ እንጂ እኔ ስልሽ ህግ ማስከበር አይደለም ማለት የምን ማለት ነው? ህግ ማስከበር አታወግዝም ቀን መቼ ነው? ለእኔ አብይ አሁን እያወራክ ያለከው እኔ አሁን እያወራክ ያለከው ግን የባለፈውን ታመጣዋለህ የቲፒኤልኤፍ ኢህአዴግን እንደገና ህግ ማስከበር ከሆነ ለምን ኦሮሚያ አላስከበረም? ለምን ጉሙዙ ላይ አላስከበረም ነው የምትለው? አብይ በመሰረታዊ ህግ አስከባሪ አይደለም ብለህ ግን አታመጣው። እሱን እኮ የአሳ ግማቱ ከወደ ጭንቅላቱ ነው። የኢትዮጵያ ችግር አብይ ሆኖ እያለ ልክ ህግ አስከባሪ እንደሆነና ትግራይ ላይ በዛረገው የትግራይን ቀነስ አድርጎ ኦሮሚያ ጉምዙ እያልኩ እኮ ነው ያለከው ህግ ነው። አሁን ለምሱ አንድ ጥያቄ ደግሞ አሁን ለምሳሌ እስቲ የወልቃይትና የራያን ታስረጅኛለሽ? እንዴት እንዴት የወልቃይት እንዴት እንደ ወደ የሄደበት አካሄድ ታስረጅኛለሽ? በጭንቅላታቸው ነው የሄዱት እንዴት እየሄዱ መሬት እና fair ነው no no no ድሮ ቲፒኤልኤፍ ጊዜ TPLF ሲመጣ ትግራይና ራይን ወደ ራሱ አደረገው አይደለም። ያኔ ግን በሪፍረንደም ላስረዳው አንድ ጊዜ አንድ ነገር አንተ እኮ ችግር ውዱ TPLF መቀጣቱን ይቀጣ ግን እየበዛበት ነው የሚለው ላይ ነው ያለከው። እኔ ደግሞ እንደሱ አይደለም እምላለሁ። አንተም እንደግፈነዋል ታስታውስ እንደሆነ እኔ እኔ አብይ ደግፌ አላውቅም። ነው ጊዜ ኔቨር እሺ፣ እሺ፣ አልደገፍኩም። እኔ ማውራውን አዳምጠኝ። እኔ የምለው አብይ የተረከባት ሀገሪቷን ሁለት አመት እንዲያጨራርስ ነው እንዲጨርሳት ብቻ እንዲያደርግ ከነ ደብረ ጽዮን ጋር እጅ ተጨባብጦ አብይ ያንን ሁሉ ነገር ሶስት መቶ ዲግሪ አዙሮ ትግራይን በቦምብ የሚደበድብበት አካሄድ አብይን ሙሉ በሙሉ ማንኛውም ኢትዮጵያዊ ማውገዝ አለበት። ለምን የትግራይ ሰዎች የነበረ ጥፋት የነበረ አጠቃላይ ነገር በሰላም ነው ሰጥተው የሄዱት። እነሱን ለማንበርከክ ትግራይን ለማጥፋት የተደረገው ዘመቻ በሙሉ ትክክል አይደለም፣ ኢፍትሐዊ ነው። የትግራይ ህዝብ እየሞተ እየተሰደደ እየታረደ ያለው በጅምላ አንተ ቅድም የምታነሳቸው ነገሮች አሉ። ቀደም ብሎ በ TPLF ተደርጓል ያልኩት compare